السلام عليكم ورحمة الله طيب الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ክቡራና ክቡራት የፓልቶክ ተከታታዮች የቡሉጉል መራም ደርሳችን 872ኛው ሐዲስ ላይ እንገኛለን كتاب النكاح باب الخيار لاي وعن سالم عن أبيه رضي الله عنه أن غيلان بن سلمة أسلم وله عشر نسوة فأسلمن معه فأمره النبي صلى الله عليه وسلم أن يتخير منهن أربعة رواه أحمد والترمذي وصححه ابن حبان والحاكم وأعله البخاري وأبو زرعة وأبو حاتم سالم زجب كمان كعبات عن أبيه يسالم عباس من ነው ሳሊም ابن عبد الله ابن عمر ነው የአብዱላህ ልጅ ነው ከማን ይዞ ከአባቱ አባቱ ምን አለ አነ ገይላን ገይላን የተባለው ሰው ابن ሰለመተ የሰለመት ልጅ የሆነው አስለመ بمعنى قبل الاسلام እስልምናን ተቀበለ ማለት ነው ወለሁ ለገይላን ለርሱ ማለት ለገይላን አሽሩ ንስዋ አስር ሚስቶች ነበሩት አስር ሚስት እያለው ሰለመ ብዙ እንዳይመሳቸው ትንሽ ናቸው 50 60 ያለው ኦሮሞ አለ ፈአስለምና معه አብረው ሰለሙ እነሱ ምስልናን ተቀበሉ ማለት ነው ሁለቱም ህግ ማክበር አለባቸው ስና ሲቀበሉ ፈአመረሁ النبي صلى الله عليه وسلم يا الله ملكتኛ አዘዙት አን يتخير منهن اربعه እጣምታና እንግዲህ የምትፈልጋቸው ሴቶች አራት አንሳ ካስሩ ማለት ነው ምረጥ ተባለ ሌሎቹ ያው እጣቸው ይፈልጉ ማለት ነው ለምን ከአራት በላይ ማግባት አይቻልም ክልክል ነው ብለናል ያሁን አስራግብት የነበረው ከእስልምና ውጭ ሆኖ ነው ወደ እስላም ሲመጣ ግን የእስላምን ህግ መተግበር የግድ ነውና አራቱን ሰጥቶ እስልምና ስድስቱን ቀመው ማለት ነው طيب ኢማሙ አህመድ ዘግበውታል ትርሚዚም ابن حبان ጥሩ ሐዲስ ብለውታል ሐኪምም እንደዚሁ ቡኻሪና አቡ ዙራ አቡ ሐኪም ግን አጣጥለውታል እያለ ነው ሐዲሱ ምን ይሁን ያው ዙሮ ዙሮ ብዙ ጥሩቅ ስላለው صحيح لغيره ነው ብለዋል ኢማሙ ሻፊዒ ኢማሙ አህመድ ትርሚዚ ኢብኑ ማጀህ ኢብኑ ሒባን ሐኪም በይሃቂ ከማዕመር ከዙህሪ ከሳሊም ይዘው ዘግበውታል ሐዲሱን ነው ሳሊም ከአብዱላህ እና ትርሚዚ ኢማሙ ቡኻሪን ሰምቻቸዋለሁ ይሄ ሐዲስ غير محفوظ ነው ሰምቻለሁኝ ይላል ኢማሙ ሙስሊም ማዕመር የተባለው ሰው ትንሽ ችግር አለበት ብለውታል ማዕመር ተሳስቶ ካወራቸው ሀዲሶች አንዱ ይሄ ነው ብለው አጣጥለውበታል ነው የሚለው ኢማሙ አህመድ ይሄ ሀዲስ ይሄ አይደለም ብለውታል ግን የሚሰራው በዚህ ነው አሉ ወልዓመሉ አለይህ ነው አሉ ሀዲሱ ውርቅ ይሁን እንጂ ተግባሩ አራት ሴ ብቻ ነው የሚያዘው ከአራት በላይ እስላም ሙስሊም ማግባት አይችልም ነው የሚባለው አሉ طيب ابن عبد البر የተባሉት ዓለም የዚህ ሐዲስ መንገዶች ሁሉ በሽተኛ ናቸው አሉ እብኑ ሐጀር ግን ከመሳኢ የተዘገበውን ሐዲስ በማየት ሰነዶቹ ታማኝ ናቸው ሰዎቹ በዚህ በኩል ዳረቁትም ዘግበውታል ብሏል እንዲሁም ሻሂድ ድጋፍ አለው ሐዲሱ ጠንከር ያለ ሌላ የሚደግፈው አለ ስለዚህ ሐዲሱን ደጋግፈው ከፍ ያደርጉ ለዚህ ነው هذا الحديث غير صحيح ولا سلم ولا عمل عليه قال الباني وبالجمله فالحديث صحيح بمجموع طرقه عن سالم بن عمر وقد صحاب بن حبان والحاكم والحاكم المقطان وفي معناه احاديث اخرى ይሄን ሐዲስ ደግፎ ሌሎች ሐዲሶች ስላሉ ዙሮ ዙሮ ሐዲሱ ወደ صحيح لغيره ይዘልቃል በማለት ابن አማን ሸይኹ አልባኒ ደግፈውታል ابن ሐጀር ራሱ ደግፍ ያደረገው ይመስላል ያው እስከ አራት ነው የሚፈቀደው ለሚለው ፈንኪሁ ማጧበረኩም من النساء مثنى وثلاثه ورباع የሚለው ነው ሱራቱ ኒሳ ሱራቱ النساء ላይ ነው ያለ እንትኑ ምዕራፉ የሴቶች ምዕራፍ ነው እስካራት አራት ማግባት ይፈቀዳል የሚለውም እዛው ምዕራፍ ላይ ነው የሚገኘው ከአራት በላይ የጨመረ ክልክል ነው ማለት ነው ይሄ ቁርአን አንገጽ ያመለክታል ማንኛውም ሰው እስልምናን ሲቀበል ከአራት በላይ አግብቶ ከመጣ ያው ቀንስ እንለዋለን እናስቀንሰዋለን ነው በካፊሮች ካፊር ሆኖ እያሉ ያሰሩት ኒካህ እንዳለ ከሰለሙ ኒካሃቸው ጸድቆ ይቀጥላል በእስላምም ነው ባይሆን እዚህ ጋር ማወቅ ያለብን ካፊሮች ብዙዎቹ በፍሬንድነት ዝም ብለው በሜዳ ነው ይይዙት ወደኩሽ ወደኩ በማለት ብቻ ያለጋ ብቻ የሚቀጥሉ አሉ እነዛ ንካላቸው አንልም ግን ክርስቲያን ሆነው በዛ በመጻፋቸው በሚያዛቸው መጋባት አለብን ብለው ንካ ብለው ካሰሩት በዛው ላይ ከተቀበሉ እንዳለ ኒካቸውን እስላም ያጸድቀዋል ነው ይሄው አራቱ ይዘህ ለያውን ያሉት እንጂ አራቱንም ፍታና እንደገና ግባ አላሉትም ንካው ታዲስም አላሉትም ነው እሺ በጥቅሉ ከአራት በላይ ማግባት ክልክል ነው ይህም ሰው እየሰለም የሚለው ሐዲስ ዳይፍም ሆነ ምንም ሆነ ተግባሩም ያለው ከአራት በላይ መጨመር አይቻልም ነው የነቢያችን አለይሂ ሰላቱ ወሰለም خاص ነው እሳቸው እስከ 10 ምናምን ቤት አግብተዋል ከነባሮቹም ከፍ ይላል ሲሞቱ ዘጠኝ ሴት ነበራቸው ያው ከእንግዲህ መቀየር መጨመር አችልም ለአንተ ብቻ ተፈቅዶልሃል ሌላው ግን ከአራት በላይ አይቻለም ተብሏል ለነብያችን ዘጠኝ ሴት ያበዛባቸው ምን እንዳትሉ ያበዛባቸውም ሲያንሳቸው ነው ረሱል ሰለላሁ ዐለይሂ ወሰለም ኦት የቁወተ 40 ረጁላ የአርባ ሰው ኃይል ተሰጥቷቸዋል ተብሏል ጥንካሬያቸውን ብርታታቸውን የሚያሳየው ዘጠኝ ንስቶቻቸውን በአንድ ቀን ሁሉንም አዳርሰዋቸዋል ይባላል መህር መንጣፍ ብቻ እንዳነሳችሁ طيب ይሄ የሚያሳየው ምንድነው ጥንካሬ ነው ነው እሺ ካላችሁ ቅሩ አሁን وعن ابن عباس رضي الله عنهما قال رد النبي صلى الله عليه وسلم ابنته زينب على أبي العاص بن, بن, بن, بن الرابع بعد ست سنين بالنكاح الأول ولم يحدث نكاحا رواه أحمد والأربعة إلا النسائي وصححه أحمد والحاكم طيب بارك الله فيك وعن ابن عباس رضي الله عنهما أنه قال رد النبي صلى الله عليه وسلم ابنته زينب على ابي العاص بن الربيع بعد ست بعد ست سنين بالنكاح الاول ولم يحدث نكاحا رواه احمد والاربعه للنسائيه وصححه الحاكم معنى وصححه احمد والحاكم ابن عباس نشهر من منالو قال رد النبي صلى الله عليه وسلم يا الله መልእክተኛ መልሰዋል ابنته ልጃቸውን ታላቋን ልጃቸውን ዘይነብ ዘይነብን على ابي العاص ابو العاص የሚባል ሱሐቢ ነበር አማቻቸው ነው የልጃቸው ባል ابن الربيع የረቢዕ ልጅ ሆነው ለሱ ሰጥተውታል ልጃቸውን ዘይነብን መቼ بعد ست سنين ከስድስት አመት በኋላ ከስድስት አመት በኋላ ተለያይተው ስድስት አመት ከቆዩ በኋላ ሰጥተውታል አዲስ ኒካህ ስለው ላ ቢኒካህ አልአወል መጀመሪያ በጃሂልያ ነብያችን ነብይ ከመሆናቸው በፊት በታሰረው ኒካህ ሰጥተውታል ወለም يحدث نكاحا የዘይነብና የአቡልዓስን ኒካህ በአዲስ ተሐድሶ ይደረግ ብለው አላደረጉትም ወለም ይሁዲት ማለት ተሐድሶ አላደረጉትም ኒካን ኒካውን ተሐድሶ አላደረጉትም አላደሱትም ማለት ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሲያደርጉ ልጃቸው እዙ ቀረች ማንገር ጋር አቡል አሲ ጋር ሚስት ናት ሂጅራ ወጡ ጥለዋት ሄዱ ያው የግድ ነፍሳችን ማምረጥ እንደዛሬ የተፈለገው እንጂ ከዛ በኋላ ስትኖር ስትኖር ቆዩ ቆይሽን ቆዩ የእንትና ጦርነት መጣ የበድር ጦርነት ያን ጊዜ ተማረከ ያማሽ ተብየው ከካፈሮች ጋር መጣ ሊዋጋ ተማረከ ከተማረከ በኋላ ያው የነፍስ ጋር እየከፈሉ ተለቀዋል እንደምታውቁት እና ባልሽ ተይዞ ቀር ነፍስ ጋር የሚከፍለው አጣ አሏት ለማን ለዘይነ ለነብያችን ልጅ ብቻ ሊረዝምባችሁ ነው ቅሶ ታችሁና ባለማ ታስሮ አይቀርም የናቴ ወርቅ አለ እኔ ጋር የመጣ እሱን ውሰዱና ሰጡና ሰድቁ ሊባልን አለች እሺ ተብሎ የኸሪጃ ወርቅ ተወስዶ ለአቡል ዓሲ መውጫ ክፍያ ተደረገ ነብዩ ሰለላሁ ዐለይሂ ወሰለም መቼም ፍቅር ኃይለኛ ነው የኸሪጃን ወርቅ አይተው መቋቋም አልቻሉም የኸሪጃ ወዳጆች ሲመጡ ራሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰማቸው ደስታ ነበረ ሰከሞተች በኋላ እህቷ ስትመጣ ስጥልኝ ይሉ ነበር ስጋ ምናምን ነገር አላየ ሐለ ያንን ሰው መቋቋም አልቻሉም ሰሃባዎችን አማከሯቸው ይሄን ወርቅ እንደው ብትመልሱላትና ሰውየውንም ብንለቅላት በነፃ ምን ይመስላችኋል አሉ መርሐባ ያ ረሱላህ ብለው ወርቁንም ወደ ዘይነብ እንዲመለስ እሱም ወደ መካ እንዲለቀቅ ተደረገ ባይሆን ሲለቁት ቃል አስገቡት ልጅን በፈለንዳድገ ላክልኝ ብለው ማለት ነው መርሐባ ብሎ ሄደ ባሉት መሰረት ልጃቸውን ላከላቸው በታማኝነት ምን አይነት አማች ነው ብለዋል እንደው ቃሉን የሚያከብር አማች አላየሁም ደስ ብለዋል የነተነሽ አላት ምንድነው ስትለው ያው ለአባቴ ወደ አባትሽ መሄድ አለብሽ አላት ከርና አብረን ነው ምንሄድ ያለሽ እሷ ደግሞ አለዛ ጥየማ እንዴት ያለሁኝ አላያቂ ሰው ረጅም ነው በመጨረሻው አሳመናት እሱ ለሴት ለሴት ብሎ ሰለም አልባልም አለ ስና ሲቀበል ቀበላለሁ ድቀስ ብዬ ከሆነም አሁን አንቺ ላለማጣት ብዬ እኔ ሰለም አልባልም ባንቺ አለ እሷ ተስፋ ቆረጠችን ብትሄድም ቢሸኛትም መዲናን ተጠብቀው ነበር የውመ من الايام ወደ ሻም ንግድ ሲሄዱ መንገድ ላይ ተቋርጦ ማሙን ቀረ መሰለኝ ከዛ መሄጃው ሲጠፋው ወደ መዲና መጣ ጥገኝነት ጠየቀ ኸዲያቸው ዘይነብ ጥገኝነት ሰጠችውና ነብያችን እስከሚመጡ ፈጅር ያሰገዱ ነበር አላየሃል እዛ ቦታ ኋላ መጡ ያው እሱ መንጣት ነገራቸው ምን ተባለ መጨረሻ ስምና ተቀበለ አላየሃል በዛን ሰዓት ያን ጊዜ ልጅቱን ካበሉ ሰዳት ምስተናት ብሎ ሰጡት ነው ይላል እና ክርስቲያኖች እስልምናን ከተቀበሉ ንካያላቸው በዛው በነበሩበት እንዲቀጡ ይደረጋሉ ማስረጃችን ዘይነብን ለአቡልዓስ ነብያችን አለይሂ ሰላቱ ወሰለም ከስድስት ዓመት በኋላ ማስረከባቸውና መስጠታቸው ነው ነው ቀጥሉ وعن عمرو بن شعيب عن أبيه عن جده أن النبي صلى الله عليه وسلم رد ابنته زينب على عبد العاص بن ربيع بنكاح جديد قال الترمذي حديث ابن عباس أجود إسنادا والعمل على حديث والعمل على حديث عمرو بن شعيب أحسنتِ عمرو بن شعيب عن ابيه عن جده كاباته كاياته رضي الله عنهم ان النبي صلى الله عليه وسلم يا الله ملكتنيا بدم تكراروا الحديث رد ابنته سيف لجاچون ملسوال ما منيوان زينب تبارچون لمن على ابي العاصي አቡ العاص بن ربيع ለሚባለው ሱሐቢ አልዓሲ ያ እንደሰጠዋት ያ ከሰጠና ትርጉም ይቀየራል ቢኒካህ ጀዲድ በአዲስ ኒካህ ሰጥተውታል የቅድሙ ምንድነው ያለው በአዲስ ኒካህ ነው የቅድሙ ያሁኑም በአዲስ ኒካህ ወሲላያ የቅድሙ ወለም يحدث ኒካሃን ያለን በነበረው ኒካህ እንጂ አዲስ አሰሩ የሚል ነገር የለም ያሁኑ ደግሞ አዲስ ኒካህ አሰሩ አለ ምን እናድርገው ሁለቱም ሐዲስ ነው ሁለቱ ይጋጫል ከሌ የተወለደው በአስረኛው ዓመት ሂጅራ ነው ሌላው ደግሞ በ20ኛው ዓመት ሂጅራ የተወለደው አለ ይጋጫል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አዲስ ኒካህ አስረዋል ያለ አሁን ሐዲስ የቀድሞ አላሰሩም እያለ ነው ስለዚህ ابن حجر ምን አሉ قال الترمذي حديث ابن عباس يا عبد الله بن عباس ሐዲስ የመጀመሪያው ቅድም ይቀራ ነው ማለት ነው ኒካህ አላደሱም የሚለው ሐዲስ አጅወዱ ኢስናደን ከሰነድ በኩል የጸዳና ያማረ የተስተካከለ ነው ወልዓመሉ ተግባሩም ያለው አላ ሐዲሲ ወልዓመሉ ተግባሩ ያለው አላ ሐዲሲ አምር ኢብኑ ሹዓይብ ነው በአምሩ ኢብኑ ሹዓይብ ሐዲስ ላይ ያለው ተግባሩ አዲስ ንካይ ታስራ በሚለው ላይ ማለት ነው እሺ ቡኻሪም ሐዲስ ኢብኑ አባስ አጅወዱ منه واصح ብሏል ይሄ ሐዲስ ውርቅ ነው በነገራችን ያሁኑ ሐዲስ ውርቅ ነው ስለዚህ የቅድም ነው የምንቀበለው በዛው አስራ በዛው ኒካህ ሰጡት የሚለው ነገር መውሰዱ የተሻለ ነው አሁን ላይ ምንድነው ማድረግ ያለብን ለሚለው ከሰለሙ አንድ ላይ ከመጡ እናጋባቸዋል በዛው ኒካህ ይቀጥላሉ በኒካህ ከሆነ የተጋቡት መጀመሪያ በዛ በጃሂልዮ ማለት ነው አይ እንደ በፍሬንድ ነው ዝም ብሎ ያዛት እንጂ በኒካህ አልተጋቡም ከተባለ አዲስ ኒካህ እስላም ውስጥ ከገቡ በኋላ ይታሰርላቸዋል ነው የሚለው طيب قتلوا وعن وعن ابن عباس رضي الله تعالى عنهما قال أسلمت أسلمت امرأة فتزوجت, فتزوجت فجاء زوجها فقال يا رسول الله إني كنت أسلمت وع وعلمت بإسلامي فنزع فنزعها رسول الله صلى الله عليه وسلم من زوجها الآخر وردها إلى زوجها الأول رواه أحمد وأبو داود وابن ماجه وصححه ابن حبان والحاكم طيب وعن ابن عباس رضي الله عنهما قال أسلمت امرأة فتزوجت فجاء زوجها فقال يا رسول الله إني كنت أسلمت وعلمت بإسلامي فانتزعها رسول الله صلى الله عليه وسلم من زوجها الآخر وردها إلى زوجها الأول رواه أحمد وأبو داود وابن ماجه وصححه ابن حبان والحاكم እሺ ኢብኑ አባስ ምንድነው የሚሉት አሰመት ምራአቱን የሆነች ሴት አሰለመች ነው ስሟ ከላይ አልተባለችም አሁን የሆነች ሴት ሰለመች እና ስልናን ተቀብላ ፈተዘወጀት አገባች በስልምና ውስጥ فجاء زوجها የመጀመሪያው ባሏ መጣ በክርስትና ውስጥ እያለች የነበረው فقال على يا رسول الله على አንተ የአላህ መልእክተኛ ሆይ እኒ ኩንቱ አስለምቱ እሷ እስልምና ስትቀበል እኔም ከሰልም ነበር አላቸው እና ደግሞ ወዓሊመት በእስላሚ እንደሰለምኩም ታውቃለችው ሚስቴ ግን እያወቀች እንዲያላወቀች ሆነ ሌላ ባል ታጭታ አገባችብኝ እኮ ምን ትሉኛለሁ መላበሉኝ ፍረዱኝ አለ فانتزعها رسول الله صلى الله عليه وسلم من زوجها መዘዋ ወጣት انتزعها ማለት መዘዋ ወጣት ከዚህ ካገባችው ባሏ ማለት من زوجها اخر ከሌላኛው ባሏ وردها መለሷት الى زوجها الاولي ለመጀመሪያው አሁን ከሳሽኖ ለቀረበው ባሏ አስረከቡት ይላል ሐዲሱ ኢማሙ አህመድ አቡ ዳውድ ابن ማጀህ ዘግበውታል ابن ሒባንና ሐኪም صحيح ሐዲስ ነው ብለውታል ነው የሚለው ሐዲሱ ضعيف ነው እነሱ እነዚህ ابن ሒባን صحيح ቢሉትም ያው ከመሰርታቸው አንፃር ዝቅ ያሉ ናቸው የነሱ ተስህ ብዙ ጊዜ ያናከለ ሌሎች ከተቃወሙት ይወድቃል እሺ ሐዲሱ ضعيف ነው ተግባሩ ግን የሚመስል ነበር አላየሃል አንድ ባል አብሮ ከሚስቱ ጋር ከሰለመ ሚስቱ ሚስቱ ናት ነው ትክክል ሌላ ባል ለማግባትም የለባትም እሱ አብሮ ከሰለመ ካልሰለመ ግን የግድ አንድ ወር አባካይሽ በኋላ የማግባት እድል አላት ነው እንግዲህ ዘይነብ ቢንቱ ረሱልላህ ከነብያችን ትልቋ ልጃቸው ከሴቶቹ ወሰናት ፋጡማ እንዳመስላችሁ ፋጡማ መጨረሻ ናት وكان زوجة لها بالعاص بن الربيع سلمتنا هجرة አደረገች ከቀብረ እስላሚ ዘውጃ ወሃጀረቱ አይዋ እሷ እስልምና ተቀብላለች እስልምና ከተቀበለች በኋላ ያው ለተቀርበኛ አትችልም ካልሰለም ካለችው ሰላም ስትለው ደግሞ ያው ቀድም ደፋሽ ለሰብያ ሰለም ያለው ነገር ነው ኋላም ተማረከ ቢማረክም እሷ ሙስሊም ሆና እሱ ሙስሊም ሳይሆን ቢቆዩም ሲማረክባት ግን ያው ለማስጣል ሰጠች ወርቋን ነው ከዛም እሱ መጣና ወደ ነብያችን በአግባቡ ሸኛት ነው የሚለው ኋላ መዲና ላይ መጥቶ ስምና ሲቀበል እንዳለ ሰጡት አዲስ ኒካህ ሳያሱ በነበረው ኒካህ ሰጡት ብሎናል እሺ እዚህ ጋር ምንድነው يقدم ذهب جمهور العلماء الى انه ان اسلم احد الزوجين غير الكتابيين قبل الدخول معنى قبل الدخول بطل النكاح وان الكتابيه اذا اسلمت ويتحت كافر غير كتابي سبحان الله انفسخ النكاح ምንድነው የሚለው ከሁለት ባልና ሚስት አንዱ ከሰለመ ሳይገናኙ እስልምናን ከተቀበለ አንዱ ኒካሁ ይበላሻል አንድ ኪታብያ የሆነ ሴት እስልምናን ከተቀበለች የነበረችው ኪታቢ ካላደለ ወንድ ከካፊር ወንድ ጋር ከሆነ ያለችው ኒካሁ አሁንም ይበላሻል በራሱ እንፈሰኸ ኒካሁን واما اذا اسلم احد الزوجين غير كتابيين قبل الاول وكان بعد الدخول وقف الامر الى انقضاء العده فإن اسلم الثاني قبل انقضائها فهما على نكاهما ይሄ ነው ጥሩ እንደውም እዚህ ጋር ከስድስት አመት በኋላ ሰጡት የሚለው ነገር ይከብዳል አንድ ላይ ከሰለሙ በንካች ይቀጥላሉ ያው ግንኙነት ካደረጉ በኋላ ከሆነ የሰለሙት ማለት ነው በኒካ ላይ ይቀጥላሉ ስንል ግን አንድ ላይ ከመጡ ነው አንደኛው ብቻ መጣ ወይሱ ወይሷ መጡ ያው እዳዋ እስከመቆጠር ድረስ እዳዋ እስካላለቀ ድረስ ከመጣ ሚስቱ ሚስቱ ናት ባሏ ባሏ ነው እዳዋ እስከሚያልቅ ካልመጣ ያው ሌላውን ይተካህ ነው የሚባለው አይሰጠውም ነው አላየሃል ሐዲሱ ቢምታታም ሌሎች ማስረጃዎች የሚያሳዩት አሁን ያልኳችሁን ነገር ነው ابن قيم ራሳቸው ان احد الزوجين اذا اسلم قبل الاخر لم ينفسخ النكاح باسلامي በመሰው ብቻ ኒካህ አይበላሽም በህጅራ ተለያዩም አልተለያዩም فانه لا يعرف ان رسول الله صلى الله عليه وسلم جدد نكاح زوجين سبق احدهما الاخر باسلامه قد ነብያችን ክርስቲያኖች ወይም ሙስሊም ያላደሉ ሰልመው ባንዲ ያስከዷቸው ቢሆን እንጂ እንደገና ንካሃችን ቀይሩ ብለው ያሉበት ጊዜ የለም لا يعرف ان رسول الله جدد نكاح زوجين የሁለት ባልና ሚስት ኒካህ አዲስ አበባ የሚባል ነገር የለም አንዱ ካንዱ የቀደመ ሆነው ጋብቻ ላይ ማለት ነው እስልምና ላይ ማለት ነው ولم تزل الصحابه يسلم الرجل قبل امراته او تسلم قبله ولم يعلم عن احد منهم البته انه تلفظ باسلامه هو امراته حرفا بحرف هذا مما لم يكن البته አላያ ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው መመለሳቸው በቂ ነው ችግር የለውም ዝሁናኩም ራሱም የተበየነ የሚመጣው